السلام عليكم ورحمة الله وبركاته يسمال الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أيها الإخوة والأخوات ዛሬ ኢንሻአላሁ ተዓላ ሳምንታዊ ደርሳችን ቡሉጉል መራም ሚን አድለቲል አህካም ከሚለው ኪታባችን እንነሳለን 325 ሐዲስ ቁጥር ኢንሻአላህ سوسمطو سوسمطو بسم الله الحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إنما جعل الإمام ليتم فإذا كبر فكبروا ولا تكبروا حتى يكبر وإذا ركع وإذا ركع فاركعوا ولا تركه ولا تركعوا حتى يركع فإذا قال سمع الله لمن حمده فقولوا له اللهم ربنا لك الحمد وإذا سجد فاسجدوا ولا تسجدوا حتى يسجد فإذا صلى قائما فصلوا أمن وإذا صلى قاعدا فصلوا قعودا أجمعين رواه أبو داود وهذا لفظه وأصله في الصحيحين طيب وعن أبي هريرة رضي الله عنه قال قال رسول الله صلى الله عليه وسلم إنما جعل الإمام ليؤتم به فإذا كبر ولا تكبروا حتى يكبر وإذا ركع فاركعوا ولا تركعوا حتى يركع وإذا قال سمع الله لمن حمده فقولوا اللهم ربنا لك الحمد وإذا سجد فاسجدوا ولا تسجدوا حتى يسجد وإذا صلى قائما فصلوا قياما وإذا صلى قاعدا فصلوا قعودا أجمعين رواه أبو داود وهذا لفظه وأصله في الصحيحين طيب حديث كأبو هريرة يتزغبوا رضي الله عنه أبو هريرة سراچون الله يرضلاچونا أنه قال እርሳቸው አሉ قال رسول الله صلى الله عليه وسلم يا الله መልእክተኛ የሚቀጥለውን ተናግረዋል አሉ انما جعل الامام መሪ የተደረገላችሁ ወይም አሰጋጅ የተደረገበት ምክንያቱ ሊኡተመ በርሱ እንዲከተሉ እንጂ እንድትመሩት አይደለም እሱ እንዲመራችሁ እናንተ በርሱ ተከትላችሁ እንድትመሩ ነው ስለሆነም ፈኢከበረ መጀመሪያ ላይ አላሁ አክበር ብሎ ሶላት ሲገባ ፈከብሩ ፋኡ ተዕቂብያ ትባላለች ወዳውኑ አስከትላችሁ አላሁ አክበር በሉ ማለት ነው فاذا ከበረ አላሁ አክበር እንዳለ ምትለው ቀጥላችሁ ከሱ ቀጥላችሁ ማለት ነው فكبروا ولا تكبروا حتى يكبر እሱ አላሁ አክበር እስከሚል ተክብራ እንዳታደርጉ አላሁ አክበር ራዋን ሲነካት ነው እኛ ከኋላ እንደገና አላሁ አክበር ምንለው واذا ረካዓ። ሲያጎነብስና አላሁ አክበር ብሎ ሲወርድ ፈርካዩ እናንተም አጎንብሱ አላሁ አክበር ብሎ ጉንብስ ብሎ ልክ እንደጨረሰ እናንተ ደግሞ ቀጥላችሁ ውረዱ አጎንብሱ ወላ ተርካዑ hatta ይርካዓ እሱ ሩኩዕ እስከሚያደርግ እናንተ እንዲያታደርጉ hatta ተክቢራ እንኳን ቢያደርግ እስካልወረደና እስካላጎነበሰ ድረስ እንዳታጎነብሱ ነው واذا قال سمع الله لمن حمده سمع الله አላህ ተቀባይ ነው ሊመን ሐሚደሁ ላመሰገነው ያው አላህ ሰሚ ነው ማለት ሰምቶ የተደረገውን ምስጋና ተቀባይ ነው ማለት ነው ይሄን ቃላት በሚልበት ሰዓት ቀጥላችሁ እናንተ ደግሞ ፈቁሉ በሉ اللهم ما يا الله እንደማለት اللهم የምትለው ሚሟ ያ አላሁ ከሚለው ያ የምትለውን ተክታ የመጣች ነች ረበና ጌታችን ሆይ ለከል ሐምዱ ምስጋና ለሚገባው ወኢዛ ሰጀደ በግንባር ምድር ላይ ሲደፋ ኢማሙ ወይም አሰጋጁ ፈስጁዱ ቀጥላችሁ ስጁድ አድርጉ ነው ይሄን ቃላት በደንብ ጠብቁት እኛ ቁመናል አሁን ከሩኩ ተነስተን ቁመናል ሰሚ አላህ ምን ሐምደ ረብና ወለከል ሐምድ ብለን ቁመናል አሰጋጁ በግንባሩ ምድር ላይ ሲደፋ ስታውት ቀጥላችሁ ደግሞ እናንተ ውረዱ ፈስጁዱ ወላ ተስጁዱ በግንባራችሁ እንዳትደፉ ሐታ የስጁደ እሱ ተደራሎ ምድር ላይ ስጁድ እስከሚያደርግ ድረስ አንዳንድ ኮሩጫ ነው ለመቅደም واذا صلى قائما ቁሞ ሲያሰግዳችሁ መሪው ኢማሙ فصلوا قياما እናንተም የቆማችሁ ሆናችሁ ተከተሉ فصلوا ማለት ተከተሉ ስገዱ ባይሆን ቅያማ እንደርሱ ቁማችሁ ማለት ነው واذا صلى قاعدا ቁጭ ብሎ ሲያሰግድ ኢማሙ ፈሰሉ ስገዱ እናንተም ቁዑደን ቁጭ ብላችሁ አጅማኢን ማተውኪል ይባላል ይሄ ነገሩን ማጠንከር ሁላችሁም ማለት ነው አንድም ሰው ሳይቀር ማለት ነው رواه ابو داود አቡ ዳውድ ዘግቦታል وهذا لفظ ቅንብሩም ያቡ ዳውድ ነው واصله ማለት መሰረቱ ወይም ፍሬ ሐሳብ የዚህ ሐዲስ ቅንብሩ የአቡ ዳውድ ከሆነ ፍሬ ሐሳቡ ደግሞ في الصحيحين ቡኻሪና ሙስሊም ውስጥ ይገኛል ቅንብሩ ለየት ባለ መልኩ ነው ግን ሐሳቡ አንድ ነው እዚህ ጋር አሁን ሁሉም ነገር እንዳለ ባለበት ነው የመጨረሻዋ ብቻ ተሽራለች ነው ወይዳ ሰላ ቁዑደን ቃይደን ፈሰሉ ቁዑደን የምትለዋ ተሽራለች በምንድነው የተሻረችው ያውን ቃላት ነው ቁጭ ብሎ ሲያሰግድ ቁጭ ብላችሁ ተከተሉ ነው አንደዚህ ቆሞ ሲያሰግዱ ማን ቁጭ ብሎ ሲያሰግዱ ሰዎች ቆሞ ነበረ ረሱል ሰለላሁ ዐለይሂ ወሰለም አሻረ ኢለይሂም ከወደ ኋላቸው እንዲህ ብሎ እጃቸውን ለቀው ቁጭ በሉ አን በማና አንጅሊሱ ተቀመጡ በማለት አስቀመጧቸው ከዛ በኋላ ይሄን አድርሰናገሩ ተናገሩ ሰግዱ ካበቁ በኋላ ኢማሙ ቁሞ ካሰገደ ቆማችሁ ቁጭ ብሎ ካሰገደ ቁጭ ብላችሁ መከተል አለባችሁ ብለው ተናገሩ في اخر عمره መጨረሻ እድሜያቸው ላይ ሊሞቱ አካባቢ የነበረው መም ላይ ቁጭ ብለው ሲያሰግዱ ሱሐቦች ቁመው ተከትለዋል እሳቸው ቁጭ ብለው አሰገዱ አቡበከር ቁመው ከዛ ከኋላ ደግሞ ከሳቸው ቀጥሎ ደግሞ ሰው ቁሞ ያን ጊዜ ተቀመጡ አላሏቸውም ሱሐቦችም ቁመው የተከተሉት በዚህ ተግባር የፊተኛው አስተምሮታቸው ተሽሯል ማለት ነው ይላሉ طيب انما አረበኛ ቃል ላይ ኢነማ ከመጣ በግራመሩ ትምህርት መሰረት አዳቱ ሐስር ይሏታል አዳቱ ሐስር ማለት መሆን ያለበት ኢማም የተደረገበት ልትከተሉት ብቻ ነው በቃ ብቻ የሚለውን ቃል ይሰጣል አዳቱ ሐስር የሚለው اثبات الحكم في المحصور فيه كوجوب الاقتداء في هذا الحديث ونفي عما عداه ስለዚህ انما جعل الامام ኢማም የተደረገው ልትከተሉት እንጂ እናንተ እየቀደማችሁ እየሄዳችሁ ልትመሩት አይደለም ሊዩተመ ቢማ ሊዩቅተዳ ቢሂ في الصلاه ማለት ነው ወዩታበዕ በሶላት ልትከተሉትና ባተገባበርም ከኋላ ከኋላ ልትከተሉት እንጂ ለሌላ አይደለም ስለሆነም فاذا كبر اذا ظرف الزمان ነው ለጊዜ ነው አላሁ አክበር በሚልበት ሰዓት ማለት ነው ወደፊት ላለ ነገር ነው ላለፋት መጣም ይዛ اذا كبر ከተባለ ወደፊት አላሁ አክበር ካለ እናንተም ቀጥላችሁ አላሁ አክበር በሉ ፈከብሩ ባይቱ ራቢቷ ለجواب الشرط ነች እንደገና ዙራ ደግሞ ያ ወደፊት የሚመጣውን ቃል ከኋላው ከመጣው ቃላት ጋራ ታያይዛለች ማለት ነው በፋ ከመጣ በፋ ከተአጠፈ አንድ ነገር ተርቲብን ያመለክታል ይላሉ ተርቲብ መቅደም ተከተልን ለምሳሌ ወኢዳ ሸሪበ ፈሽረብ ከተባለ ከለ ከተጣ ቀጥለህ ደግሞ አንተ ጠጣ ማለት ነው ቅደም ተከተል ያሳያል ግን ወይዳ ቃመ እንትን ማለት ነው ሰውየው ሲቆም በዋው ከተአጠፈ ቃላቱ ለምሳሌ ሁለቱም ባንድ ሊሆን ይችላል አንዱ ሊቀድም ይችላል አንዱ ሊዘገይ ይችላል ችግር የለውም በዋው ከሆነ በፋ ከሆነ ግን ቀጥሎ መሆን እንዳለበት ነው ከዛ በፊት መሆን እንደሌለበት ነው የሚያሳየው ፋታ አቂብያ ይሏታል ተርቲብነቷ ቀደም ተከተልነቷ ቀጥሎ ለሚሆን ነገር ነው እንጂ ለሚቀድም ነገር አይደለም ስለዚህ የተከታይ ተግባራት ከመሪው ተግባራት ኋላ ነው መሆን ያለበት ባይሆን ሳይዘገይ ማለት ነው አላሁ አክበር እንዲያለው ወዳውን አላሁ አክበር ሰሚع الله لمن حمده እንዳለው ወዳውኑ اللهم ربنا ولك الحمد ايه اللهم ربنا ولك الحمد የሚለው ሶስት አይነት አባባል ነው ያለው አንደኛው اللهم ربنا ولك الحمد ሌላው ደግሞ اللهم ربنا لك الحمد ሌላው ربنا لك الحمد በሶስቱም መጥቷል ይላል ዋዊቱን በመጣልም በማንሳትም ይቻላል ወለከ الحمد لك الحمد እሺ ፈሰሉ ቁዑደን ማለት بمعنى قاعدين እንደማለት ነው የተቀመጣችሁ ሆናችሁ ስገዱ አጅማዒን የሚለው ተውኪድ ማዕናዊ ይባላል ፈሰሉ ለሚለው ለዋው እናንተ ማለት ነው የሚለው ዋው የተቀመጣችሁ ስትሆኑ ስገዱ طيب ስለዚህ የተከታይ ተግባራት ከመሪው ቀጥሎ ቀጥሎ መንጣት ነው የሚፈልገው ኢማሙ አላሁ አክበር ሳይል አላሁ አክበር ማለት የለብንም ሳያጎነብስ ማጎንበስ የለብንም ሳይነሳ መነሳት የለብንም በግንባሩ መርት ወሩ ሳይደፋ ገና እሱ እየወረደ አብረን እኮ መውረድ የለብንም እንኳን ልንቀድም ማለት ነው ኢማሙን መቅደም አይቻልም حرام ነው ሁን ተባውቁ ከሆነ አይቻልም ወሙብጢሉ ሊሶላቲ على القول الراجح በትክክለኛው አካሃድ ኢማሙን ሁን ብሎ የሚቀድም ሰው ሶላቱ ይበላሻል ተብሏል ለምሳሌ ሶላት ስንገባ መጀመሪያ አላሁ አክበር ብነ ተክብር አለ ኢማሙ አላሁ አክበር ሳይለኛ ቀድመን አላሁ አክበር ካል ሶላታችን ሶላት ሊሆን አይችልም በጭራሽ ሌላው ደግሞ አንዳንድ ጊዜ በጣም የሚዘገዩ ሰዎች አሉ ከኢማሙ ዘግይተው ሩኩ ሱጁድ የሚያደርጉ እሱ ሱጁድ እያደረገ የሚያደርጉ እዚህ ጋም ጥንቃቄ ያለ ማድረግ አለብን በጣም መዘግየት የለብን ሌላውን አንዱን ፈርድ ጨርሶ ሌላው ፈርድ እስከሚገባ መዘግየት እንደሌለብን ያመለክታል ነው ያው እዚህ ጋር እንግዲህ ብዙ አህካሞች አሉ እዚህ ጋር ሶሉ ከመራይቱ ምን ይሰልም ይለው ሁሉ እንግዲህ እኔ ስሰግድ እንዳያችሁኝ ይሆናችሁ ስገዱ ነው አሰጋገዱን በቃላት ማሳይተዋል ተናግረዋል በተግባር ማሳይተዋል የእሳቸውን አሰጋገድ ጠብቆ መስገድ የግድ ይለናል ማለት ነው እንዲሁ ዝም ብለን እንደፈለግን ቀድመን ከሩኩ መነሳት ቀድመን ከሱጁድ መነሳት ቀድመን ሩኩ ማድረግ እነኚህ ስርዓቶች ሊስተካከሉ ይገባቸዋል ነው ጥሩ ባረከላሁ وعن وعن ابي سعيد الخدري رضي الله عنه ان رسول الله صلى الله عليه وسلم راى في اصحاب القرى فقال تقدموا فأتموا وليكن بكم من بعدكم رواه مسلم وعن أبي سعيد الخدري رضي الله عنه أن رسول الله صلى الله عليه وسلم رأى في أصحابه تأخرا فقال تقدموا فأتموا بي ولاتم بكم من بعدكم رواه مسلم روي عن ابي سعيد الخدري ማለት ነው ከአቡ ሰዒድ الخدري ተዘገበ رضي الله عنه ምን አለ ان رسول الله صلى الله عليه وسلم يا الله መልእክተኛ راى አዩ في اصحابه ከባልደረቦቻቸው መካከል ውስጥ ተአኹራ ወደ ኋላ መዘግየትን ወደ ኋላ ማሸግሸግን ተኸልፈን ወቡዕደን ፊ ሱፉፍ الصلاه ማለት ነው በሶላቱ ሰልፍ ላይ መራቅና ወደ ኋላ መሄድን አዩ ለምንድን ነው የምትርቁት ወደ ኋላ فقال تقدم ትንሽ ጠጋ ጠጋ ብሎ ወደ ኢማሙ ማለት ነው ከኢማሙ ብዙ መራቅ የለባቸውም ተቀደሙ ማለት ወደፊት ወደ እኔን ቶሎ ቀረቡና ፈአተሙቢ እኔን ተከተሉኝ ስቆምቆሙ ሳጎነብሱ ሳጎንብሱ ስነሳ ተነሱ ማለት ነው ከዛ ደግሞ ወደኋላ ያለው ሶፍ ደግሞ ኢማሙ አይታየውም ወለተመ ቢኩም من ከናንተ በኋላ ያለው ደግሞ እናንተን እያየ ይሰግዳል ማለት ነው ይሄ ሁለት ትርጉም ነው ያለው አንዱ ጠጋ ብላችሁ አስተጋገድን እዩና የኔን አስተጋገድ ወስዲያችሁ ለማያየው አስተምሩ ማለት ነው የኔን አስተጋገር እናንተ ከነቀላችሁልኝ የእናንተን አሰጋገድ ደግሞ አይቶ ሌላው ይነቅላል ማለት ነው ሌላው አሁን ለምንሰግደው ሶላት ጠጋ ብላችሁ ተከተሉኝ እናንተን ደግሞ ከኋላ ያለው እየተከተለ ይስገድ ማለት ነው ዞሮ ዞሮ መሪና ተመሪ እንሆን አለዛ ኢማሙ ብቻው ዛማሩ ከሆነ ተከታው ዛታች ከሆነ መተያየትና መከታተል ላንችል እንችላለን ያ ደግሞ ለሶላቱ ለሶፉ አደጋለው ነው ليأتم ማለት بلا من الامر الساكنه او المكسوره طيب ወደ ኢማሙ መቅረብ ተወዳጅ ነው ለወንዶች በተለይ ከኢማሙ በኩል ቀድሞ አወሰፍ መገኘት በጣም ቆንጆና ጥሩ ነው ከኋላ ከሚከተለው ሰው ከፊት ያለው ይበልጣል የሴቶች ከሆነ ከአወል ሶፉ አኺረ ሶፉ ይበልጣል ነው የሚሉት ባይሆን መቼ ሴቶቹ ወንዱን ተከትለው ከኋላ የሚሰግዱ ከሆነ ለሴቱ አደጋው ምን ላይ ነው أول صف መሆን ከፊታቸው ወንዱ ስላሉ መወሶፍ ስላለ እ ለወንዶች ደግሞ አደጋው ምንድነው አኺረ ሶፍ መሆን ለምን ከኋላቸው ሴቶች ስላሉ ሱጁድ ወደ ኋላ እንዳይሆን ማለት ነው አደጋለው ስለዚህ ነብዩ አለይሂ ሰላቱ ወሰለም በሐዲሳቸው ምን ብለዋል خير صفوف الرجال ከወንድ በላጩ ሰልፍ አወሉሃ የመጀመሪያዋ ወደ ኢማሙ ያለችው ሶፍ ነች አሉ በተቃራኒ ሴቶች ከሆነሳ የመጨረሻው ነው ማለት ነው ስለዚህ ለው يعلم الناس ما في الصف الاول ሰዎች ሶፍ الاول መጀመሪያው ሰልፍ ላይ መገኘትና መስገድ የሚያስገኘውን ደረጃ ቢያውቁ ኑሮ ከዚያም አወሶፍ ማግኘት የማይችሉበት አጋጣሚ ቢፈጠር ለስተሃሙ عليها እጣ ተጣጥለው የዛሬው ሶላት እከለ እከለ እከለ ነው አወሶፍ የሚሰግደው የነገው ደግሞ የከለ እከለ እጣ ነው ከዛ ቀጥሎ ደግሞ የከለለ እየተባለ ማከፋፈል ወይ መከፋፈል በመጣ ነበረ የሚገርመው ግን አሁን ገና ቀደም ብሎ أول صف ይሄድና ሰው ገብቶ ሲያበቃ መስጊዱ ማለት ነው ወይ ግዳ ፈልጎ ሊሆን ይችላል ወይ በቃ أول صف ማይወድ ሰው አለ ኋላ ሶፍ ጁማ እንደሄደው ኋላ ሶፍ የሚቀመጡ ሰዎች አሉ ይሄ እንግዲህ አለመታደል ነው ትርፍ ተገንቶ ትርፍ አለመፈለግ ማለት ነው ሶፍ الأول ትልቅ ደረጃ አለው እንኳን ቀድማችሁ ተገንታችሁ አይደለም ተቀድማችሁ እንኳን ጊዜ የማታገኙበት ሆኖ እጣን ጣጣልና የመጀመሪያው ሶፍ ጉዳይ ይታሰብበት ማታችሁ አይቀርም ነበር እያልኩ ሶፍ الأول በጣም ተወዳጅ ነው ለወንዶች ለወንዶች እሺ ወለተም بكم من بعدكم يحتمل ان يراد به على الاقتداء في الصلاه فيليه العلماء ثم العقلاء والصف الثاني يقتدون بالصف الاول እዚህ ጋር ከኢማሙ ቀጥሎ መቆም ያለባቸው ዕውቀት ያላቸው ዑለማዎች ናቸው ከኢማሙ ቀጥሎ አወሰፍ ላይ ሊቀደሙ የሚገባቸው ዑለማዎች ናቸው ከዚያ ደግሞ ቀጥለው ዑቀላ ጥሩ አስተሳሰብ ያላቸው ማለት ነው ለምን አስፈለገ ሊየሊኒ ሚንኩም ኡሉል አህላሚ ወንሃ ብሎ ነብዩ አለይሂ ሰላቱ ወሰለም ከኔ ቀጥሎ ዕውቀት ያለው የአእምሮ ባለቤት ይቀጥል ብለዋል ለምን ኢማሙ ቢረሳ ኢማሙ ቢያበላሽ ኢማሙ ውዶ ቢጠፋበት መፍትሄ የሚያገኘው ቀጥሎ ያሉ ሰዎች አዋቂዎች ከሆኑ ነው ቁርአን ከተፈው እዛ ያለው ያስታውሰዋል ማለት ነው ውዶ ከተበላሸበት ከኋላው ያለውን ሰው ተክቶ እሱ ወጥቶ ይሄዳል ከተከታዮች አንዱ ቀደም ብሎ ያሰግዳል ማለት ነው ተደረሰበት ላይ ቀጥሎ ይሄዳል የማበላሽ ነገር ካለም ከተቻለ ያው በመለክት ሱብሃንአላህ ወዘበ ማለት ካልተቻለ እንኳን የማይሰማና የማይገባው ከሆነ አንድ ስጁድ ረስተሃል ረስቶ ከሆነ ሩኩ ይቀርሃል ብሎ በቃላት ምን ማናገር አለበት ያላወቀ ሰው ከሆነ አስቸጋሪ ነው እሺ ቀጥሉ وعن زيد بن ثابت رضي الله عنه قال احتجر رسول الله صلى الله عليه وسلم حجرة محصفة فصلى فيها فتتبع إليه رجال وجاءوا يصلون بصلاة بصلاته الحديث وفيه أفضل الصلاة مرئي في بيتي إلى المكتوبة متفق عليه وعن زيد بن ثابت رضي الله تعالى عنه قال احتجر احتجر رسول الله صلى الله عليه وسلم حجرة بخصفة فصلى فيها فتتبع إليه رجال وجاءوا يصلون بصلاته الحديث وفيه أفضل صلاة المرء في بيته إلا المكتوبة متفق عليه زيد بن ثابت ታዋቂው ሱሐቢ ነው ቁርአንን ጽፏል ከሚባሉት አንዱ ነው ወህይ ከሲጻፍ የጻፈው ሰው رضي الله عنه قال على ምን አለ احتجر رسول الله صلى الله عليه وسلم ነብያችን የሆነች ኸለዋ ነገር የሆነች ክፍል ነገር አበጁ ማለት ነው ኡጅራተን ቢخصفትን ይሄ ተምሮ የዘንባባው ቅጠል እንደሰለን ያለ ነው እሱ እየተሰራ መጋረጃ ይጠቀሙታል እንደ ምንጣፍም መከለያም ነገር ያደርጉታል ይሄ ባህር ዳር አካባቢ ጎጃም ሄዳች ከሆነ ከባህር የሚወጣ የሚሰራ ነገር አለ ምንድነው የሚባለው እሱ ይሰራና እንደ ሸብክ ነገር ይሆናል ማለት ነው ዘንባባማ ዘንባባም ሲሰራ ያስ ነበረው አላየሃል መጋረጃ ነገር ልክ አሁን አንድን ክፍል ለመክፈል ኮምፐርሳቶ እንደምንጠቀመው እንደዛ አድርገው መስጊዱ አካባቢ ላይ ከፍለው አስቀመጡ ነብዩ አለይሂ ሰላቱ ወሰለም የሚለን እዛው ስገብተው ሊሰግዱ ነው ሳቸው فصلى فيها እዛች ቅርጤዋ ውስጥ ቅርጤ እንላታለን ወይም ደግሞ ኸልዋ እንላታለን ወይም አንድ ክፍል የሆነች ነገር አበጁ ማለት ነው ውስጡ አሰገዱ فتتبع اليه رجال ያችን ቦታና ያችን ያበጇትን ጎጆ ከማየት አንፃር ሰዎች ተከተለው ሰገዱ ዛሄደው ሳቸው ሲሰግዱ ተከተሏቸው የተራዊ ጉዳይ ማለት ነው ከዛ አንድ ቀን ሰገዱ ወጃው ይሰሉ ነቢ ሰላቲ በበነጋውም ደግሞ በሶስተኛው በአራተኛው ነብዩ አለይሂ ሰላቱ ወሰለም ቤታቸው ቀሩ ሳይመጡ ቀሩ ቢጠብቋቸው ቢጠብቋቸው አንዳንዱ ሂላል እንዲወጡለት አንዳንዱ ድንጋይ ወረውራል ምናልባት ሰምተው ቢመጡ እንቅፍ ጥሏቸው ይሆናል የመሰላቸው ማለት ነው እሳቸው እስከ ፈጅር እዛው ቤታቸው ሰጋግደው የሌሊት ሶላታቸውንም ለፈጅር አዛን ሲባል መጡ የፈጅር ሶላት ካሰገዱና ካሰገዱ በኋላ ዛሬ ስታደርጉት ያደራችሁ ስኮ ነገር ማኸፊ አለያሉ ما خفي علي ما فعلتموه አሉ አደረጉት የነበረው ነገር ተሰውሮብኝ አይደለም ነገር ግን አላህ Subhanahu Wa Ta'ala ይሄንን በጀማ ምን ሰግደውን የትርፍ ሶላት ግዴታ እንዳያደርገውና ኡመቶች እንዳይቸገሩ ቢፈርቸ ነው ትናንት ሰገር ደገም ሶስተኛም ደህና አራተኛ ደግሞ በዛው መቀጠሉ አስጊ ስለሆነብኝ ነው አሉ ነው የሚለው الحديث ማለት اقرا الحديث الى اخره ማለት ነው ሐዲሱን መጨረሻ ቅራው አንብበው ረጅም ነው ሐዲሱ ብቻ የፈለገው እዚህ ጋር ሰዎቹ ተከትለዋቸው ሰገዱ ለሚለው ነው وفيه ذو حادث ላይ افضل صلاه المرء ያሉ ያንድ ሰው ሶላት በላጩ في بيته እቤቱ መስገድ እኮ ነው አሉ እቤት መስገድ ነው የሚበልጠው ስለዚህ ቤት ሰገድኩ ቀረው ሳልመጣ እንደማለት ኢላ المكتوبه እቤት መስገድ ይበልጣል ስላችሁ ደግሞ ፈርዷንም እዛችሁ እንዳታሰናግዷት ማለታቸው ፈርድ ሶላት ሲቀር ፈርድ ሶላትስ በላችሁ መስጊድ መስገድ ነው ለርጃል ለወንዶች متفق عليه احتجر حجره ማለት بمعنى اتخذ شيئا كالحجره እንደቅርጤ እንደያን ለብቻው እንደምትሰራ ክፍል አብጅተው ሰገዱ ማነው بخصفه ማለት خصفه من حاسر كسرن የሆነ ማለት ነው فهي منسوجه من سعف النخل لو ከነخل ከዘንባባ ቀንዘር ወይም ቅጠል የሚሰራ ነው فتتبع اليه رجال ማለት ሰዎች ተከታተሏቸው ወይ ምን ሊያደርጉ ይችላሉ የሚሰሯት ምን ሊያደርጉ ነው እያሉ ለምን ተከትለው ለመስገድ جواز ابتداء المأموم ولو كان الامام في حجره لا يراه المأموم عجب ነው ኢማሙ እዛች ክፍሏ ውስጥ ሆኖ ተከታዮቹ ሰለን ጋርዷቸው አልኮ የለም ከኋላ ሆኖ መከተል ይበቃል መከተል ድምጽን እስከሰሙና በጭላጭልም ቢሆን ማየት እስከቻሉ ድረስ መከተል ይበቃል ማለትን ለመጠቆም ነው ወይም አንዱ ጣራ ላይ ሌላው ታች ምድር ላይ ሆኖም ቢሆን መከተል ይበቃል ነው فالعبره بامكان بامكان الاقتداء اذا كان جميعا بالمسجد ያው ዝሮ ዝሮ መከታተል የሚችሉበት ደረጃ ላይና ቦታ ላይ ከሆኑ ይቻላል ማለት ነው ሌላው መስጊድ ውስጣ የተወሰነችውን ቦታ ለይቶ እቺ የኔ መስገጃ ብሎ ማብጀት የሚቻል መሆኑንም ያሳያል ሌላን ሰው የማይደርርና የማያጣበብ ከሆነ ነው ሌላው ትርፍ ሶላት ቤት መስጊድ ይበልጣል ቤታቸውን እንደ ቀብር አታድርጉት ኸይረ ስራ ሰሩበት ብለዋል ቁርአን ቀሩበት ሶላት ሰገዱበት ማለት ነው ትርፍ ሶላት እሺ ሌላው ትርፍ የሚሰግድ ሰው جواز ابتداء المتنفل بالمفترض ትርፍ ሶላት የሚሰግድ ሰው ፈርድ በሚሰግደው መከተል ይበቃል አሉ እስቲ እዚህ ጋር ማን ነው የሚነግረኝ አሁን ከቀራ ነው ሐዲስ ترف الصلاه يمسجدو سو فرض بمسجدو مكتل يبقال معناتن يا ملكت عليه حديث يارو يا ملكت ما انه فرض يمسجدو نبيش فرض يمسجدو يلي الصلاه يمسجدو تكتاوچو ترف الصلاه يمسجدو فرض الصلاه يمسجدو معناتن <clears throat> የሌሊት ሶላት ለነብዩ አለይሂ ሰላቱ ወሰለም ግዴታ ነበረ طيب ለሳቸው ግዴታ ነው ለኡመታቸው ግን ሱና ነው ስለዚህ ግዴታ የሚሰግዱት ናቸው ሱና የሚሰግዱት ተከታዮች ናቸው ማለት ነው ይሄን የወሰደው እንጂ ሶላቱ ሁለቱም የሌሊት ሶላት ነው የሚሰገደው ፈርድ ሶላት አይደለም فإن صلاة التهجد في حقه صلى الله عليه وسلم واجبة وفي حق امته سنه وهذا هو المشهور من المذهب اما اقتداء المفترض بالمتنفل ففيها روايتان عن الامام احمد አሁን ፈርድ በሚሰግደው ሱና መስገድ ይበቃል አለ የነብያችን ተሐጁድ ዋጅብ ነው የተከታዮቹ ሱና ነው በተቃራኒውስ ፈርድ የሚሰግደው ኢሻ መለጠ ሰው ለምሳሌ የሌሊት ሱራ በሚሰግደው ሰው ተከትሎ ቢሰግድስ ኢማሙ አህመድ ዘንድ ሁለት ሪዋያ ለአንዱ አይበቃም የሚል አቋም አላቸው ሌላው ደግሞ ይበቃል የሚል ነው ማስረጃው ይበቃል የሚለው ጋር ነው ኢማምና ማእሙሙን ተከታይና መሪውን የሆነ መጋረጃ ቢጋረደው ሶላቱን ከመብቃት አይከለከለውም ነው አሁን ሐረም ስንሄድ ስንት ግድግዳ ይጋርደና ድምጽ ነው የምንሰማው እንጂ ወጭ ሆኖ የሚሰግዱ አሉ ውስጥ ስንት ግድግዳ አለ ማከማከለ ይበቃል ነው ኢማሙ መስጊድ ውስጥ ሆኖ ተከታው ከመስጊድ ውጭም ሆኖ እዛው ቅርብ ሆኖ ማለት ነው ይበቃል طيب ቀጥሉ السلام عليكم ورحمة الله وبركاته وعن جابر بن عبد الله رضي الله عنهما قال صلى معاذ بأصحابه العشاء فطول عليهم فقال النبي صلى الله عليه وسلم وعليه وسلم أتريد أن تكون آه، يا معاذ آه، فتانا إذا أممت الناس فاقرأ بالشمس وسبح اسم ربك الأعلى واقرأ باسم ربك والليل إذا يغشى متفق عليه واللفظ لمسلم وعن جابر بن عبد الله رضي الله عنهما قال صلى معاذ بأصحابه العشاء فطول عليهم فقال النبي صلى الله عليه وسلم أتريد أن تكون يا معاذ فتانا اذا اممت الناس فاقرا بي والشمس وضحاها وسبح اسم ربك الاعلى واقرا واقرا باسم ربك والليل اذا يغشى متفق عليه واللفظ لمسلم ከጃቢር ኢብኑ አብዱላህ ተዘገበ የሱ የርሱንም ያባቱንም ስራ አላህ ይወደድላቸው ምን አለ ጃቢር ሰላ ሙዓዝን አንድ ጊዜ ሙዓዝ የተባለው ሱሐቢ አሰገደ ማለት ነው ቢአስሐቢሂ ባልደረቦቹን አልዒሻ ዒሻ አሰገዳቸው ፈጠወለ عليهم ሲያሰግዳቸው በጣም አረዘመባቸው ሱረቱ በቀራ ቀራባቸው ከዚያስ አንዱ ሲሰራ የዋለ ሰው የደከመ ነበር ቢለው ቢለው የሚያበቃ አይደለም ሶላት ቆርጦ ሶላቱን ጥሎ ሄደ እኔ ገበሬ እሱ ጋር ምናደ ከበብሎ ማለት ነው ከዛ ለሙዓዝ እንደ አሰግዶ እንደጨረሰ ከለኮ እንደዚህ ወጥቶ ሄደ ሲሉት ይሄ ሙናፊቅ ነው ይላል ሰውየው አየው በሽቆ ወጥቶ ሄደው ኋላ ደግሞ ሙናፊቅ አለ ሲሉት እሳት ጎርሶ ወደ ረሱል አለይሂ ሰላቱ ወሰለም ሊናገር ይሄዳል እሳቸው ጋር ሲሄድ ተወጀደ ሙዓድን እንደሁ ሙዓዝም እዛው ተገኘ ገጠመኝ ማለት ነው ከዛ ነገራቸው እኔ ገበሬ ነኝ ወፋሬ ነኝ ቆፍሬ ስቆፍሩዬ መልቼ ድንገት ተቆመ ሶላት አየሁ ተከተኩኝ ብለው የሚያበቃ አይደለም ብለው የሚያበቃ አይደለም ወርጨ ሄድኩኝ ከዛ ደግሞ ሙናፊቅ አለህ የሚባል ነገር ደግሞ ሰማሁኝ እና ፈረዱኝ አለ የዛን ጊዜ فقال النبي صلى الله عليه وسلم ነብያችን መልሰጡ አቶሪዱ አንተ ኮነ ያ ሙዓዝ ፈታነን ሰውን ልፈትነው ልትፈታተን ትፈልጋለህ ወይ በዚህ መልኩ ነው ወይ ማሰገድ ያለብህ በሶስት በቀራን ወይ ማሰገድ ያለብህ ኢሻን ስራ የዋለ ሰው اذا اممت الناس አሉ ሰው ስትመራ ስታሰግድ اذا كنت اماما للناس እንደማለት ነው اذا اممت الناس ማለት فقرا قرا ማንን ቢ በእንደምንለው በአማርኛው والشمس وضحاها በሚለው ሱራ سبح اسم ربك الاعلى በሚለው ምዕራፍ واقرا باسم ربك በሚለው እዚህ ጋር واقرا ብለን ነው የምናነበው وقرا ብለን እናነበው ለምን ቁርአኑ ኢቅራ ስለሆነ ቃላቱን ራሱን ላለመቀየር ማለት ነው ወኢቅራ ቢስሚ ረቢከ የሚለውን በመቅራት ለምን አታሰግድም ወለሊ ዳርሻ ባጭሩ አጫጭር ሱራዎችን ለምን አታሰግድም በነሱ ይሄ ነው መሆን ያለበት እንጂ እዛ ላይ ዘልቀህ ሶስት በቀር አምስት ቀራው ለኢሻ ሱራ ቀርቶ ለሌሊት ሱራ ይቻላል ወይ ለገበሬ አይሆንም ማታቸው ነው ስራ ለደከመ ሰው አይሆንም ነው ኢማም የሆነ ሰው የራሱን ባህሪ ብቻ የራሱን ኃይል ብቻ ለማየት ያለበት የተከታዮችን በሌላ ሐዲስ ተገልጿል ተብራርቷል فإن فيهم الضعيف والسقيم እዛውስ በሽተኛ አለ ደካማ አለ ወደል ሐጃ ጉዳይ ያለው ሰው አደ ተሮ ሰው መውጣት የሚፈልግ ሰው የዛ ሁሉ ሀቅ ጠብቀህ ነው እንጂ ማሰገድ ያለብህ አንተ ስራ እንደሌለ ቀጠሮ እንደሌለ አይተህ ማርዘም አለብህ ወይ ነው ይሄ ሰዎችን መፈታተን ነው እና ለሰው ፈተና አትሁን ብሎ መከሩት ይሄ ምክር ለሱ ብቻ አይደለም ለሁላችንም ነው አሁን ሐዲሱን በጣም አሳጥሩን ያቀረበው እዚህ ቦታ ላይ መጀመሪያ ሙዓዝ ያደርግ የነበረው ከነብያችን ጋር በመስጂድ ነበዊ ኢሻ ይሰግዳል የሚገርመው ኢሻን ሰግዶ ደግሞ እነሱ ሰፈር ይሄዳል ደግሞ ፈቅ ብሎ እዛ ሄዶ ደግሞ ያሰግዳቸዋል አሁን እሱ የሚያሰግ እሱ የሚሰግደው ሱና ነው ለምን ከነብያችን ጋር ሰግዶ ነው የሚሄደው ለነርሱ ደግሞ ፈርድ ነው እዚህ ጋር ምን ያሳየን ቅድም ሱና በሚሰግደው ፈርድ መከተል ይበቃል ያልነው ማስረጃ ይሄ ነው جواز امامه المتنفل بالمفترض متنفل بالمفترض በተቃራኒም እንደዚሁ ለምን فإن صلاه معاذ الاولى فريضه የሙዓዝ የመጀመሪያው ከነብያችን ጋር የሰገደው ፈርድ ነው ወሶላቱ ቢቀውሚሂ ለሰዎች የሚያሰግዳ ሶላት ደግሞ ትርፍ ሶላት ነች ان الامامه ينبغي ان تكون في اصحاب الفضل والصلاح والتقى والعلم አሰጋጅነትን መሪነትን የሚይዘው ዕውቀት ያለው ሰው ትሩፋት ያለው ሰው አላህን ጠንቆ የሚፈራ ሰው መሆን አለበት ለምን ሙዓዘምን አስፈለገ እንደውም ሰግዶ እኮ ነው ያሰግድ ሰው ነበር እዛ የሚያሰግድ ነገር ግን ሙዓዝ ማለት ትልቅ ነው ስለዚህ ተፈልጎ ነው ማለት ነው እሱ እንዳሰግዳቸው የሚፈልጉ ነበር ሰዎችም ያው ነው ይሄኛው የተባሸቀው ማለት ነው ለምን ትልቅ ኸይር እንዳለው ሙዓዝ ይታወቃልና ረዲየላሁ ዐንሁ والنبي صلى الله عليه وسلم አቀረሁም على ذلك ያን ምርጫቸውንም ነብያችን ይዋዝ ልቀውታል ከሳቸው ጋር ሰግዶ ሄዶ እንደሚያሰግድ ያወቁ በዛው እንዲቀጥል አድርገዋል ያልሰገደ ሰው እናንተ ጋር ያለ ለምን ሰው ያሰግድም እሱ ለምን ያሰግዳቸዋል አላሉም ማለት ነው ኢማም የሆነ ሰው ለተከታዮቹ በጣም አርዝሞ ማስቸገር የለበትም ለምን እድሜው ገፍቶ ሽምግልና ውስጥ ገብቶ እኩል መጓዝ የሚያቀሰው ሰው አለ ደካማ አለ ባለ ጉዳይም ስላለ ቀስሩን ፊተማም የሚባል ነገር አለ ቀስሩን ፊተማም እጥር ምጥን ብሎ ግን ደግሞ በጣም የሶላት ቅጥ ያልጠፋ ማለት ነው ቀስሩን ማለት ማሳጠር ቀስሩን ወተማማ ደግሞ ሙሉ ማድረግ ማለት ነው ለምሳሌ ቁርአን ነው የሚቀንሰው እንጂ ሩኩ ሱጁዱ የተበጣጠሰ መሆን የለበትም ነው አንዳንዱ እኮ እንደዛው ትኩም ትኩም ያርግ የሚሰግድ ያለ እሱ አይደለም የተፈለገው ቁርአኑን አለማስረዘም ነው እንደገና ሱብሃን ረቢል አዚም ሱብሃን ረቢል አላ የሚለውን ከሶስት በላይ አለ ማለት ለምሳሌ እሺ እዚህ ጋር ብዙ خلاف አለ እንግዲህ ሱና በሚሰግድ ሰው ፈርድ የሚሰግድ ሰው መከተል ይቻላል አይቻልም ሰፋ ያለ መዛብ ጭቅጭቅ አለ ሷሂሁ ቀውለ ግን ይበቃል የሚለው ነው ማስረጃው የዚህ ሙአዝ ነው ቅሩ وعن عائشة رضي الله تعالى عنها في صلاة في قصة الصلاة رسول الله صلى الله عليه وسلم بالناس وهو مريض قالت فجاء حتى جلس عن يسار أبي بكر أبي بكر فكان يصلي بالناس جالسا وأبو بكر قائمة يقتدي أبي بكر بصلاة النبي صلى الله عليه وسلم ويقتدي الناس بصلاة أبي بكر متفق عليه طيب وعن عائشة رضي الله عنها في قصة صلاة رسول الله صلى الله عليه وسلم بالناس فكان يصلي بالناس جالسا وأبو بكر قائما يقتدي أبو بكر بصلاة النبي صلى الله عليه وسلم ويقتدي الناس بصلاة أبي بكر متفق عليه كعائشة تزجب سرعان الله لله في قصة صلاة رسول الله ማለት የነብያችንን ሶላት ቢናስማ ሰውን ሲያሰግዱ የነበረውን ታሪክ ስታወራ ገለጸች ወሆ መሪዱን እሳቸው በሽተኛ ሆነው ባሰገዱበት ሰዓት የነበረውን ታሪክ በምትገልጽበት ሰዓት እንዴት ትላለች قالت አለች فجاء ነብዩ አለይሂ ሰላቱ ወሰለም መጡ ከቤታቸው ሐታ ጀለሰ እስከምቀመጡ ድረስ መተው ማለት ነው አንየሳሪ አቢበክሪን ከአቡበክር በግራ በኩል እንግዲህ ነብያችን ታመው ዛሬ አያሰግዱም ተብሎ አቡበክር አሰግድ ተብሎ አቡበክር ቆመዋል ነብያችን አለይሂ ሰላቱ ወሰለም መጡና በየት በኩል ነው የቆሙት አን የሳሪ አቢበክር ነው አሁን ኢማሙ ማን ነው አቡበክር ናቸው ወይስ ነብያችን እንግዲህ አቡበክር በነብያችን በቀኝ በኩል ነው የቆሙት ነብያችን ደግሞ በአቡበክር በግራ በኩል ነው የቆሙት በአቋቋማቸው ብቻ እናቃለን ማን እንደሚያሰግድ ነብያችን ናቸው የሚያሰግዱት ለምን አቡበክር በነብያችን በቀኝ በኩል ነው ያሉት ነብያችን ግን በአቡበክር ግራ ነው ያሉት ሐታ ጀለሰ አንየሳሪ አቡበክር ከአቡበክር በግራ በኩል ፈካነ ይሰሊ ያሰግዱ ነበር ቢናሰውን ጃሊሰን ቁጭ ብለው ነብያችን አለይሂ ሰላቱ ወሰለም ወአቡበክር አቡበክር ደግሞ ቃይመን ቁመው የቅተዲ አቡበክር ቢሰላት ነብይ ፊትለፊታቸው ስለሆኑ እዛው ጎናቸው ቢሆኑ ይታዩአቸዋል ሲያጎነብሱ ሲቆሙ ስለዚህ አቡበክር ይከተላሉ በነብያችን ሶላት ወይቅተዲ الناس ሰዎች ደግሞ ይከተላሉ ቢሶላት አቢበክርን ያቡበክርን ሶላት በዚህ መልኩ ሶላት ተጠናቀቀ ነው የሚለን ቅድም መግቢያችን ላይ ወኢዳ ሶላ ጃሊሰን እንቃዒደን ፈሰሉ ጁሉሳ የሚለው በዚህ ነው የተሻረው ባሁኑ ሐዲስ ይሄ ሙተፈቅ عليه የሆነ ሐዲስ ነው እንደገና አላወል ፈላወል ወላኺ ፈላኺር ነው ሐዲስ ላይ የመጨረሻው የመጀመሪያውን ይሽራል ተቃራኒ ሆኖ ከተገኘ ማለት ነው መጀመሪያ ላይ ቁጭ ብሎ ካሰገደ ቁጭ ብሎ የሚለው ነገር አሁን አወቀ ቆሞ አሰገዱ ህዝቡን ቆሞ ተከተለ ነብያችን ግን ቁጭ ብለው እሺ ሙሩ አባበክር ፈሊሶሊ ቢናስ እንግዲህ ሀዲስ ረጅም ነበር አሳጥሮት ነው እንጂ በታመሙበት ሰዓት አቡበክርን ዘዙትና ሰውን ያሰግደው ዛሬ እኔ አልቻልኩም አሉ እሺ ተብሎ ያው ብዙ ብዙ አለው ዝላይ ላይ ተነገረው ያው መቶ አሰገደ ማለት ነው እዚህ መካከል ባጋጣሚ ሊቆሙ ሲሉ አቡበክር ፈአሐሰን ነብዩ ሰለላሁ ዐለይሂ ወሰለም وسلم አሞኛል ብለው ነበር ሳያዩ ሰውንታቸውን ሄዶ መስገድ የሚችሉ ሆኖ አዩት ፈጃ መጡ ነብያችን ወናሱ في الصلاه የሚገርመው ጉል አቡበክር ተክብራ አድርገዋል ሰውን ለማሰገድ ወአቡበክር ይሰልቃይማ ይቅርታ ቃይማ ይቅርታ ፈጀለሰ አን የሳሪ አቡበክር አቡበክር በግራ በኩል መተው ቆማሉ ፈካነ ነብዩ ሰለላሁ ዐለይሂ ወሰለም ሆል ኢማም ነብያችን ኢማም ሆኑ ማለት ነው በግራ በኩል ከቆሙ ይሰሊ ቢናሲ ጃሊሳ ቁጭ ብለው ሰው ያሰግዱ ጀመር አቡበክር ደግሞ ቆሞ አቡበክር በነብያችን ተከተለ ሰው ደግሞ አቡበክር ተከተለ ማለት ነው هكذا في الصحيحين ቡኻሪና ሙስሊም የተገኘ ሐዲስ ነው ይሄ ኢማመቱ ምንድነው ጀዋዙ ኢማመት العاجز عن القيام بالقادرنا عليه ደክሞት አቅቶት ቁጭ ብሎ የሚሰግድ ሰው ጉልበት ያላቸውን ሰዎች ማሰገድ እነሱ ቆመው እንደሚቻል ያሳያል ነው በእኛ ጊዜ አሁን ቁጭ ብሎ ቢያሰግደን ሰው ይጮሃል እንግዲህ የሚፈለግ ሰው ኢማምነቱ የሚፈለግ ሰው እንደ ነብያችን አለይሂ ሰላቱ ወሰለም ተገንቶ ሌላ ሰው ይቀደም አይባል ሌላው ጀዋዙ ሙበሊግ عن الامام في الصلاه ነው ከኢማሙ ቀጥሎ አቡበክር መቆማቸው ለህዝቡ ቃል አቀባይ እንደመሆን ሆነዋል አናኔ ድምጽ አልሰማ ሲል ሙአዚኖች ተክቢራ እንደሚያደርጉት ማለት ነው አስፈላጊ ሆኖ ከተገኘ መስጊዱ ሰፍቶ ድምጽ አልሰማ ካለ ከተከታይ መካከል አንዱ ድምጽ ሊያሰማ ይችላል ወደ ኋላ ተክቢራ ማለት ነው በለሩያ አነ አባበክርን ካነ ይስሚዑሁም አተክቢራ ይላል የነቢያችን ተክቢራ ወይ የታመመ ሰው ታውቃላችሁ ብዙ ድምጽ አይኖረውም ስለዚህ አቡበክር ተክቢራውን ጮክ ብሎ ያደርጉ ነበር ለሰው ለማሰማት ማለት ነው وقع اختلاف بين العلماء في هذه القصه هل ابو بكر بعد ان جاء النبي صلى الله عليه وسلم استمر اماما አም አንሁ ማሙሙ ወኢማሙ ወነቢ ሰለላሁ ዐለይሂ ወሰለም አረግ ይሄ አስተጋገል ዑለሞችን ትንሽ አነጋግሯል ነው የሚለው እሳቸው ቆሞ እያለ መሪ ሆነው ማናው በከር ነብያችን መጡ ከዛ ተከተሉ ግን በግራ በኩል ቆሙ አሁን አቡበክር ተከታይ ናቸው ወይስ በመሪነታቸው ቀጥለዋል ማለት ነው ወይስ ነብያችን ናቸው አሰጋጁ አሁን ምንድነው የሚባለው አሉ አራጅሁ አንሁ صار مأموما لا اماما አቡበክር ኢማም ሳይሆን አሁን ተከታይ ሆነዋል ለምን ከተባለ ብዙ ማስረጃዎች ማምጣት ይቻላል አንደኛው የቅተዲ አቡበክርን ቢሶላት ነብይ እያለ ነው ራሱ ሐዲሱ አሁን የቀራ ነው አቡበክር በነብያችን ሰዓት ይከተላሉ ሰው ደግሞ ቢሶላት አቡበክር ይከተላል እያለ ነው ይሄ አንዱ ማስረጃ ነው አቡበክር ራሱ ማሙም ለመሆናቸው ሁለተኛው አቡበክር لا يرضى ان يكون اماما للنبي صلى الله عليه وسلم አደባቸው ስርዓታቸው ለነብያችን መሪ መሆን አይፈልጉም አቡበክር كما حدث في ذهابه عليه الصلاه والسلام للاصلاح في بني عمرو بن عوف في قباء አንድ ጊዜ ቁባ የሚባለው ቦታ አካባቢ ሰው ለማሳረቅ ሄደው ነብያችን አለይሂ ሰላቱ ወሰለም ሶላት ደረሰ ማን ያሰግድ አቡበክር አሰግድም አሉ ማን አሰገደ አብዱራህማን ኢብኑ አውፍ ነብያችን አለይሂ ሰላቱ ወሰለም ሽምግልናውን ጨርሰው መጡ ተከተሉ በማን በአብዱራህማን ኢብኑ አውፍ ይሄ ነው የሚታወቀውና አቡበክር ጭራሽ ነብያችን ጋር ኢማም ሆኖ ማሰገድ አይፈልጉም ነው ሌላው في روايه البخاري ان النبي صلى الله عليه وسلم جلس عن يسار ابي بكر የሚለው ሐዲስ ነው وهذا هو مجلس الامام من المأمومين وهناك ادله اخرى ሌሎች ማስረጃዎች አሉ ነብያችን ኢማም ለመሆናቸው የሚያመለክተው ከአቡበክር በግራ በኩል መሆናቸው ነው በቀኙ ቆሞ ቢሆን ነበር ነብያችን ተከታይ ሆነዋል የምንለው እንጂ ሀይቃ ያሰገዱት ነብያችን ናቸው ነው ايوه ساعات بيدم عند نجمر مرحبا وعن أبي هريرة رضي الله تعالى عن أن النبي صلى الله عليه وسلم قال إذا أم أهدكم الناس فليخفف فإن فيهم الصغير والكبير والضعيف وذا الحاجة فإذا صلى وحده فليصلي كيف شاء متفق عليه آه، وعن ابي هريره رضي الله عنه ان النبي صلى الله عليه وسلم قال اذا اما احدكم الناس فليخفف فان فيهم الصغير والكبير والضعيف وذا الحاجه فاذا صلى وحده فليصلي كيف شاء كابو هريره تزجب حديثه من قالوا ابو هريره ان النبي صلى الله عليه وسلم قال ነብዩ አለይሂ ሰላቱ ወሰለም እንዲህ ብለዋል አሉ اذا ام በሚመራ በሚያሰግድ ጊዜ አሐዱኩም አንዳችሁ አናሰ ሰዎችን فليخفف ቀለል ቀለል አድርጎ ያሰግዳቸው ቀስሩን ፊተማም የተሟላች ሶላት ግን ጥርምጥን ያለች ይሄ ሆነ የተባለበት ለምንድነው فإن فيهم በሰዎች መካከል በተከታዮች መካከል አሰገረ ልጅ አለ የአምስት ዓመት የ10 የ6 አመት 7 አመት ልጅ አለ ወልከቢረ የ90 የ100 ዓመት ሽማግሌ ይኖራል ወضعيفه ደካማ ቁዋ የሌለው ኃይል የሌለው ወዘር ሐጃ ቁዋ ቢኖረውም ተሮ ሰግዶ መውጣት የሚፈልግ ሰው አለ ስለዚህ ቀላቀላጋቸው አሰግዱ አታርዝሙባቸው فاذا صلى وحده አንድ ሰው ብቻውን በሚሰግድበት ሰዓት ፈሊሰሊ ከይፈሻ በሶስት በቀራም ሆነ በሱረቱ ማኢዳ እንደፈለገ ያሰግድ ብቻውንስ ኢማም ሆኖ ግን ሰው ማጨናነቅና ማስቸገር ለሰው ፊትና መሆን የለበትም ነው